ለኛ ሲሉ ሞቱ። ለእኛ ሞት አስበው እርሶ ባይሞቱማ ሰይጣን ፍሬ አፍርቶ በሽታውን እንደለማ የራእዮን ምስጢር በፍጹም ሳይገባን ሸተን ጠፍተን ነበር ተጢሰን እንደ ጣን በምድረ ዲያብሎስ ሴቴ ወንዴ ሰይጣን ለእኛ ለእኛ ሞት አስበው ባይሞቱልን ለእኛ ከቤቶ ጸሎቱ ውስጥ መጥቶ ኒሃ መጋኛ ብርሃኑን ሳናይ ብሩ እንደከለለን አመዱነን ነበር በቁመና ነደን። ለእኛማ ሞቱልን። ባይሞቱማ ኖሮ ስንት ልዝብ ሰይጣን አንገት አቀርቅሮ ደም የጠጣው ሁላ ኃይሉን አጠናክሮ ገነጣጥሎን ነበር እንዳውዳ አመት ዓመት ዶሮ። አራ ለእኛ ሲሉ ሞቱ እርሶ ፈጠን ብለው ለእኛ ባይሞቱልን ወዳሴና ህዳሴ ከቅዳሴው ጋር እየተምታቱብን እንኖር ነበረ ዶክተሩን ሳናየው ድፍን እንዳለብን ሞተውልን እርሶ ጫማውን ተጫምቶ ትቶ የሄዱትን ሙሉ ልብሶን ለብሶ ብሎብን ነው እንጂ በኃይለ ማርያም ስም ለኃይለ ሰይጣን ነግሶ ጫንቃችን ላይ ሆኖ በእኛ እየታረሰ ሰብሉን ከገበያ እየነሰነሰ ዘሩ ፍሬ አፍርቶ በሽታው በለማ ለእኛ ሞት አሰበው ባይሞቱልንማ። አይ የሰይጣን ነገር የፍቅር ባላንጣ ኃይሉን አጠናክሮ በአበባ አሳጅቦ ከገበያ ወጣ። ባይሞቱልንማ አገር ብሎ ለማ ለማም ብሎ አገር ዘር በትኖ ማፍራት አይገባንም ነበር። ተዋናይ መልምለው ምርጥ ምርጥ ድራማ ጃሃዳዊ አረካት እና ኬልዳማ ለእኛ ሞት አስበው ባይጀምሩት ኖሮ ውሻው በግነኝ ባይል አፉ ተጠቅጥቆ በቁሙ ተቀጥቅጦ እጅና እግሩ ታስሮ ማን ያሳይን ነበር ይህን አቀናብሮ ሰይጣን ፍትሐት የለው ይቃጠላል እንጂ በክፋቱ አሮ ለእኛስ እንኳ ሞቱ ባይሞቱ ልኖሮ ስንቱ ስንቱ በሥጋ ወደሙ ለውሸት የቆረበ የንፉቅቅ ባስኬደን እያንገበገበ እያንገበገበ ስንቱ ከሃዲ ባንዳ ቁሞ በርሶ ጥላ አብሮን እየጠጣ አብሮን እየበላ አብሮ እየዘመረ አብሮ እየቀደሰ እየከፋፈለን አይል እየቀነሰ የእምነት ጣራችንን በተደረመሰ ሞተውልን እንጂ ባይሞቱልን እርሶ በእምነት ተቋማት ውስጥ ሴጣን ብቻ ነግሶ ወይኑን እየተጋን በዲያብሎስ ዋንጫ ሆነን እንቀር ነበር ሰይጣን መፈንጫ። ለእርሶ የቆመ ሁላ ቀስሮ መሃል ጣት አገሪቷን እንዳለ ሶዶም አስመስሏት ቄሱ ሆኖ ካድሬ ካድሬ ቄስ ሆኖባት አናይም ነበረ ይህ ሁሉ መዓት። ለእኛ ሲሉ ሞቱ ከእርሶ ሬሳ ሳጥን ካጌጠው በአበባ ሦስት ጊዜ አማትቦ ሙሽራው ሲያገባ የመፍጠር ችሎታ አስመስሎ የመስራት የናኬል አኬል ዳማ ጃህድ አረካት መች ይታየን ነበር? የአክተሮቹ ብቃት፣ የፊልሞቹ ጥራት ወይም አልቲ ምን አይነት ጊዜ ነው? ዘመነ ግርምቢጥ፣ ድመቲቷ ዳሪ፣ አሳዳሪ ዋይጥ፣ ቤተ ክርስቲያኑን ዲያብሎስ ማፍለቂያ፣ መስጊዱን ለሰካራም ለጠጪ ለጠላ መጥመቂያ ፍትሐትን በፎቶ ቅዳሴን በስክስታ ሶላቱን በጥይት በካትሬ ድንፋታ ይቅርበለን አላህ ይቅርበለን ጌታ ዘመነ ግድንቢጥ ወያናዊ በሽታ ለእኛ ሲሉ ሞቱ ለእኛ ሞት አስበው እርሶ ባይሞቱማ ሰይጣን ፍሬ አፍርቶ በሽታው እንደለማ የራእዮን ምስጢር በፍጹም ሳይገባን ሸተን ጠፍተን ነበር ተጢሰን እንደ ጣን በምድረ ዲያብሎስ ሴቴ ወንዴ ሰይጣን ለእኛ ሲለው ሞቱ